السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على سيد الأولين والآخرين نبينا محمد وعلى آله وصحبه أجمعين اللهم لا سهل إلا ما جعلته سهلا وأنت إذا شئت تجعل حزنا سهلا سهل أمورنا يا رب العالمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب التفليس والحجر رقم الحديث 740 كبلغ المرام 745ኛው ሐዲስ ላይ ያው ግብይትንና አንድ ሰው ከንብረቱ ሊከለከልና ሊታገት የሚችልበት እንዲሁም አንድ ሰው ደሂቷል ተብሎ ሁክም ሊሰጥ የሚችልበት ምን ይመስላል መቼ ነው የሚለውን ነገር እያየን ነው የምንገኘውና من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته الصلاة والسلام على رسول الله صلى الله عليه وسلم وعن عمرو وابن شعيب عن أبيه عن جده أن رسول الله صلى الله عليه وسلم قال لا يجوز لامرأة عطية إلا بإذن زوجها وفي لفظ لا يجوز للمرأة أمر في مالها إذا ملك زوجها اسمتها رواه أحمد وأصحاب السنن إلا ترمزية وصححه الحكيم وعن عمرو بن شعيب عن أبيه عن جده رضي الله عنه أن رسول الله صلى الله عليه وسلم قال لا يجوز لامرأة عطية إلا بإذن زوجها وفي لفظ لا يجوز للمرأة أمر في مالها إذا ملك زوجها عصمتها رواه أحمد وأصحاب السنن إلا الترمذي وصححه الحاكم طيب وعن عمرو ዋዊቱ ከራዋ ቀጥላ ያለችው ዋው ከአምር ጋር ነው አናባቢ ነች እንጂ ተነባቢ አይደለችም وعن عمرو ብለን ወብኒ አንልም ابن شعيب ነው ዋዊቱ ወደ ኋላ ነው عمرና عمرو መለያናት ብለናል طيب انا ابي عن جده ان رسول الله صلى الله عليه وسلم يا الله ملكتنيا قال قالوا وين بلوال ነው ላ የጁዙ ሊምራአቲን ለሴት አይፈቀድላትም ወይም ለሚስት አይፈቀድላትም አጥየቱን ስጦታ መስጠት አይፈቀድላትም ኢላ ቢኢዝኒ ዘውጂሃ በባሏ ፍቃድ ቢሆን እንጂ ባሏ ሳይፈቅድ ብድግ አድርጋ ገንዘብ መስጠት የለባትም ወፊ لفظ በሌላ ቃላት لا يجوز للمرأه ለሴት አይፈቀድም ያው ለሚስት የተፈለገው ምራሲን ማንኛውም ሴት አይደለም አምሩን ምንም ነገር አይፈቀድላትም ፊማሊሃ በገንዘቧ የላይኛው ከባሏ ገንዘብ ይሁን ከራሷ ይሁን አይገልጽም አይደል ገንዘብ መስጠት አይፈቀድላትም ነው የሚለው የባሏን ያለ ባሏ ፈቃድ ያሁኑ ግን لا يجوز للمرأة امر في مالها اذا ملك زوجها عصمتها አንድ ባል ማንነቷ ከተቆጣጠረ ማለት ያው ንካ ካደረገ በኋላ ተቆጣጠራት ማለት ነው በሱ ክልል ስራ አደረጋት ማለት ነው ከዛ በኋላ አይፈቀድላት ምንም ነገር رواه احمد واصحاب السنن الا الترمذي ترمذي ሲቀር وصححه الحاكم حاكم صاحب ብሮታል ይሄን ሐዲስ ነው የሚለው ሐዲሱ ቢለፍዘይ ቢለፍዘይ ቢለፍዘይሂ ሐሰን ነው ብለውታል ያው ሐኪም ሰሂህ ብሎታል ዘሃቢም ተስማምቶታል ይላል እስመተሃ ማለት ያው አልዕስመቱ عقد النكاح ማለት የተፈለገው አላህ በቁርአን ምን ይላል الرجال قوامون على النساء بما فضل الله بعضهم على بعض ወንዶች በሴቶች ላይ ቋሚ ሐላፊዎች ናቸው አላህ ከፊላቸው ከከፊላቸው በላጭ ባደረገባቸው ነገር ይላል ሱረት ንሳ ላይ አንድ ሰው ዘዒሙል ፈረጁል ዘዒሙል ኡስራ ይባላል አባወራ የቤተሰቡ ሐላፊ ነው ሰይዱል በይት ማነው ሰው የቤቱ ባለቤት ለምን በዚያ አላህ ባበለጠው ነገር ማለት በማስተሳሰብም በሀብትም ሰርቶ ደክሞ የማምጣትም አረቆ ማስተዋል የሚባል ነገሮች አረቆ ማየት የሚባል ነገር ብዙ ነገር አለ እንግዲህ ለፍቶ ደክሞ የሚያመጣው ምሱ ስለሆነ ስልጣኑ ቢሰጠው እንትን የሚከብድ አይደለም ይሄ ለወንዶች ነው እሺ አሁን ወንድ ሳይሆኑ ወንድ ለሆኑት አይደለም ሚስቶቻቸውን ቁጭ ብሎ ለሚያስተዳድሩ ደክሞ ለፍተው ወንዶች ብቻ ያመጡ ሴቶች በቤታቸው ራሳቸውን ጠብቀው ለሚኖሩት ነው እንጂ በስደት ተሰድሰው ለሚሸቅሉት አይደለም ወንድ ማለት አረጁል ከተባለ ያ የወንድነትን ባህሪ የተላበሰው ሙሉ በሙሉ በስነ ምግባርም በሸሪዓው በባህሪው በሁሉም ነገር ማለት ነው እንትን አይደለም አልመርአቱ ፊል መንዚሊ ሴት ደግሞ በቤቷ ውስጥ ሄል ሙደብረቱ አስተናባሪዋ ቤት ላይ ያው የቤት እቃዎችን የቤት ሁኔታዎችን የሚበሉ የሚጠጡ ያው መቅረብ ያለባቸው ትሮች ይሄ መሳሰሉ የሷ ነው ለምን لما لها من المعرفه والخبره በዚህ ጉዳይ ላይ ያው ዶክተር ተወሰዱበት ስለሆነ ሴቶቹ ወንዶቹ ልቀቁላቸው እያለ ነው ይሄ እንደዚህ ካልሆነ ይሄ ካልሆነ ብላችሁ ቤት ላይ ብዙ እንታፈሯቸው وهي المتوليه شؤون منزلها ومن ذلك تدبير مال زوجها الذي بين يديها እንግዲህ እዛ ቤት ውስጥ ያለው አስናባሪ እሷ ከተባለ እዛ ውስጥ ባሏ ገንዘብም ይገኛልና ያን ገንዘብ ምን ታድርገው ምን ይፈቀድላታል የሚለውን ለማየት ነው እንግዲህ ሐዲስ የመጣው ስጦታ ይፈቀድላትም ማለት ነው لا يجوز لها عطيه ስጦታ መስጠት ወይም አውሰደቀቱ መመጽወት ሚማሊ ዘውጂሃ ከባሏ ገንዘብ አይፈቀድላትም ኢላ ቢኢዝኒሂ ያለርሱ ፍቃድ ለምን لانه صاحب المال የصاحب الحق የገንዘቡ ባለቤት እሱ ስለሆነ ከፈቀደላትሳ ወይም ደግሞ መስጠቷን እንደሚወድላት ከተረዳችሳ መሰደቅ ትችላለች የምትችለው ግን ቢማጀረት ቢሂል አደቱ የአካባቢው ባህል እንዲሁ እንደ ህግ ሆኖ እንደ መንግስት ሆኖ የሚሰራበት ባህል አለ አንዳንድ ጊዜ ለምሳሌ ደረሳ መቶ በራ ቢቆም ቆርሶ እንጀራ መስጠት ምንም አይከለከልም ባል ባይፈቅድም የታወቀ ነው ለማይ ቢቆም አባወዲ ታቆ ይሆን አባወዲ መቶ ከቆመ ያው የሚሰጠውን ያክል መስጠት የተለመደ ነው እሱም እያወቀ ዝም ነው ለምን ሰጠሽ አይልም ሚን ጧዓም البيت ከረገፊ ዳቦ ምናምን ነገር ወበቂየት ጧዓም ወሸራብ በልተው የተረፉ የተረፈውን ቢሰጥ ቢሰጥ ምንም ችግር የለውም ነው ለዚህም አንድ ሐዲስ አለ አይሻ የዘገቡት ከነብያችን اذا المراه من طعام زوجها ከባሏ ምግብ ወጭ ካደረገች አንድ ሴት ይላል غير مفسده او غير مفسده ከማበላሸት ከማባከን ውጭ ሆና ማለት ነው በአግባቡ ለማለት ነው ታነ لها اجرها بما انفقت አጅሮ አላ ደሞዙ ይከፈላታል እሷም በመስጠቷ ባልየው ያን ገንዘብ በማፍራቱ እሷ ደግሞ በመስጠት ማለት ነው ለባልየው ማጅር አለው ከስቦ ስላመጣ ለዘበኛው ማጅር አለው እንደዚህ ያንን ገንዘብ ተንከባክቦ ከሌባ ከምን ያዳነ በመሆኑ አንዱ ወይም ሚስት እንበል ወይም ባል መውሰዱ አጅር ማግኘቱ የሌላውን አይቀማም ባልም አጅር ያገኛል ሲባል ይከፋፈላሉ ማለት አይደለም ያም ለግሉ አላህ የሚሰጠው አለ እሷም ለግሉ የሚሰጣት አለ ዘበኛውም እንደዛው ማለት ነው ባልየው ከከለከላትሳ ወይም እንደሚከለክላት እርግጠኛ ከሆነች መስጠቷን መሰደቋ መመጽወቷን فيحرم عليها الصدقه بشيء من ماله ولو قليلا ትንሽም ብትሆን የማይፈቅድላት መሆኑን ካወቀች ስስታን ባል አላህ አይስጣችሁና ንፉቅ ዋጣሪ መሆኑና ስድብ የሚያዘንብ ከሆነ ዱላ የሚያዘንብ ከሆነ ያው መታው አለባት እያለ ነው طيب ሌላው ከዚህ ሐዲስ የምንረዳው ሁላቸውም በአጅሩ ላይ ተካፋይ ናቸው በዛ ገንዘብ ርብርብ ያደረገው ሁሉ በመጠበቅም ሆነ በማስገኘትም ሆነ በመስጠት ማለት ነው ይሄ እንግዲህ ፈላሂ ይኡቲ ማን ይሻ ነው በአንድ ሰው ገንዘብ ብዙ ሰዎች አጅር ያገኛሉ አንዳንድ እኮ የአንዳንድ ፋብሪካዎች ባለቤቶች የገንዘቡ ባለቤት ዘካደሉ ብሏቸው ወይም ይሄን ሰድቁ በሰጥቷቸው ለመስጠት የሚመቀኙ ሰዎች አሉ የራሳቸውን ገንዘብ አይደለም የሰውን ገንዘብ ላለመስጠት የማያደርጉት ነገር የለም ይሄ እንግዲህ ፈضلላህ ነው ጥሩ የሚሰጠውም እንዲህ ያለ ቆጣሪ የሚሆነው በሰውም ገንዘብ በራሱም ገንዘብ ነው እና እዛ ላይ ደስተኛ ሆኖ ለዲሃ ሲባል ደስ ብሎት ማውጣትና እንደው አየኛ አላየኝ እያለ ካልሰጠው ደግሞ ቁጥጥር ይኖርብኛል ብሎ የሚሰጠው ሰው እኩል አይደለም ሌላው المرأة البالغة الرشيدة جائزة التصرف حرة في مالها አንድ ሴት አቅመ ሔዋን ከደረሰች ቀና አመለካከት ካላት አእምሮ ላይ ችግር ከሌለ جائزة التصرف በገንዘቧ እንደፈለገች መሆን ነፃ ነች ማንም ሊቆጣጠር አይገባም በራሷ ገንዘብ ከባሏ ፊማሊ ዘውጂሃ ነው እንጂ እያለ ነው ይሄን ስንል ሁለተኛው ሐዲስ እንስ ይከብዳል واما قوله صلى الله عليه وسلم ተቃራኒ ስለሆነ لا يجوز للمرأه امر في مالها اذا ملك زوجها اسمتها የሚለው ሐዲስ ሲከለክል የለ ሁርናት ጨዋናት ፈለገ ነፃራት ለማስመቻ ያስችለናል እንዳንል ይሄኛው ሐዲስ አይሆንም ብሎ የለ በገንዘቧ ያለ ባሏ ፈቃድ ቢባል فقد حمله العلماء على احد معنيين ከሁለት ትርጉም በአንዱ ላይ ተርጉመውታል ዑለማዎች ይሄን ሐዲስ ነው የሚለው ይሄን ነው ፈልገው እኔም አንደኛ حسن عشرتها وطيب نفسها وتقديرها لزوجها وتقدمه في امورها فهي لا تتصرف الا بعد مراجعته سبحان الله ይሄ ማለት አሉ በደንብ ተከታተሉኝ አሁን በጣም የሚከብድ ሐዲስ ነው لا يجوز للمرأة امر في مالها اذا ملك زوجها اسمتها አንድ ባል ካገባትና በኒካሁ ስር ካደረጋ በኋላ ለማንኛውም ሴት አይፈቀድላትም ምን ማድረግ በገንዘቧ በራሷ ገንዘብ የሚለውማ ሐዲስ ትርጉሙ አሉ አትስት ምናምን ለመከልከል ሳይሆን ጥሩ ሴት ባል ካገባች በኋላ ከባሏ ጋር ያላት ያኗኗር ብቃት ውስጧ መደሰትና በፍቅር የመኖሯ ምልክት ለባሏ የምትሰጠው ክብር ያለስ ፍቃድ አውጣ እንዲሰጥ አያስችላትም ማለት ነው لا تتصرفوا الا بعد مراجعتي ምን ትላለህ ይሄን ገንዘብ እንስጥ እንዴ ብላ እሱን ሳታማክር ወደ ውጭ አትሄድም ቤቱ የፍቅር ቤት ከሆነ ትክክል ነው ባማከረው ያግዘኛል እንጂ አይቃወመኝም ባማከረው የበለጠ ከኔ የተሻለ አስተያየት ሊያቀርብ ይችላል ብላ ምገምት ሚስት ደብቅ አሰጥም ከሰማ ይገልኛል ካለች እሱማ ከሰማ ይከለከለኛል ካለች ግን አታማክረው የታወቀ ባህሪያችን እንዳተበኝ ባለት ዳር ስለሆንኩ ነው እሺ ሌላው ሁላው ان هذا خاص في الزوجه التي لم ترشد ወይም ደግሞ ይህ ሐዲስ በገንዘቧ ምንም ማድረግ አትችልም በራሷ ገንዘብ ምንም ማድረግ አትችልም ያለው ካገባች በኋላ ምንም ማድረግ አትችልም ማለት የገንዘቧን የማስተናበር የማስተዳደር ብቃቱ ለለላ ሴት ነው የሚሸወዱ ሴቶች አሉ አይደል ምንም የማያውቁ የዋሆች ለምን ማድረግ እንዳለባቸው የማያውቁ አያያዝ የማይችሉ ብቃቱ የሌላቸው በቃ ሴቶች አሉ ለነዚህ አይነት ነው እንጂ ለጥሩ አስተዳደር ለሚችሉ ሴቶች አይመለከትም فاذا كانت سفيهه على ሞኘት ያለች ከሆነችማ فيحرم تصرفها في مالها በገንዘቧ እንደፈለገ መሆን አትችልም ያው ሐጅር በለቅ በገንዘብ ላይ ሞኝ ከሆነ ወንድም ቢሆን ይከለከላልና ስለዚህ ሴቷም ወይጅቡ على ولي امرها حفظه ገንዘቧን ጠብቆ መያዝ ያለበት ሞኝና ቂል ከሆነ ሴቷ ማለት ነው እና ደግሞ ወአሃሙ ሪጃሊሃ ሴት አለኝ ብላ አለኝታ ከምጥልባቸው ሰዎች መካከል አልሙሐፊዚን على شؤونها አንደኛው هو زوجها الرشيد ቀና አመለካከት ያለው ባል ነውና ያው ያለሱ ፍቃድ መስጠት አይፈቀድላትም ሞኘት ላለችው ሴት ብሉህ ከሆነች ደግሞ ብሉህነቷ ባሏን ሳታማክር ምንም አታደርገውም አታወጣም ማለት ነው ብለው ተርጉመውታልና ሰርታችሁ ባገኛችሁት ገንዘብ ምንም ችግር የለም ለፈለጋችሁ ለቤተሰብ መስጠት ትችላላችሁ ለባል መስጠት ትችላላችሁ ለለማኝም ለችግረኛም ለማንም ማዋል ትችላላችሁ ነው አይዟችሁ ከፍቷችሁ ነበር አሁን ተሰባችኋል ያጠሉ። السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم وعن قبيصة بن مخارق الهلالي رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن المسألة لا تحل إلا لأحد ثلاث رجل تحمل حملة فحملت له المسألة حتى يصيب قواما ثم يمسك ورجل أصابته جائحة اجتحت ماله, ماله فحلت له المسألة حتى يصيب قواما من عيش ورجل أصابته فاقة حتى يقول ثلاثة من ذوي الحجي من قومه لقد أصابت فاقة فحلت له المسألة رواه مسلم طيب جزاك الله خير وعن كبيسة بن مخارق الهلالي رضي الله عنه قال قال رسول الله صلى الله عليه وسلم إن المسألة لا تحل إلا لأحد ثلاثة رجل تحمل حمالة فحلت له المسألة حتى يصيبها أو حتى يصيب واما ثم يمسك ورجل أصابته جائحة نجساحه ماله فحلت له المسألة حتى يصيب قواما من عيش ورجل أصابته فاقة حتى يقول ثلاثة من ذوي الحجة من قومه لقد أصابت فلانا فاقة فحلت له المسألة رواه مسلم ቀቢሱ አብዱ ሙኻሪቅ الهلالي ከተባለው ሱሐቢ ተዘገበ ስራውን አላህ ወደለህና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ሐዲስ ይናገሩ ሰማሁ ይለናል ምን አሉ ኢነል መስአለተ ልመና ማለት ነው ወይም ቧገታ ማለት ነው ጥያቄ ሲል ስለ ዕልም መጠየቅ እንዳይመስላችሁ መስአላ የሚለው ያው ቋንቋዊ ፍቹ ለሁሉም ስለሚሆን ልመና ቧገታ لا تحل አትፈቀድም الا لاحد ከሶስት ድርጊት አንዱ ላጋጠመውና ለደረሰበት ካልሆነ በቀር ልመና መሰማራት ልመናን ስራ አድርጎ መያዝ አይፈቀድም ሶስት ድርጊቶች ግን ከሶስቱ አንዱ የደረሰበት ሰው ሁሉም ሊደርስበት ይችላል አንዱ ሊደርስበት ይችላል እሱ መለመን ይችላል እስከመቼ ገደብ አለው እሱም እድሜ ልኩ ሲለምን ይኖር አይደለም አንደኛ ረጁሉን ሰውዬ ነው ሴትም ልኮን ትችላለ ረጁሉ ስላለ ለወንድ ብቻ እንዳይመስላችሁ ብዙ ጊዜ ሐዲሶች የሚነገሩት በወንድ ይሁን እንጂ ሴትም ያጠቃላሉ ኢላ ፊናድር አንዳንድ ቦታ ካሁን በቀር ረጁሉን ሰውዬ ነው ተሐመለ ሐማለተን ሸክምን የተሸከመ ሸክም የተሸከመ فحلت له المساله ለዚህ ለተሸከመው ሰውዬ ለመና ተፈቅዶለታል hatta yusibaha እስከሚያገኛ ድረሳችን የተሸከማትን ጠፍታለች ማለት ተሸከማን ነገር ወይም hatta yusiba qiwaman መቋቋሚያ እስከሚያገኝ ድረስ ثم يمسك ከዛ በኋላ ማቆም አለበት ነው ሸክም ሲላችሁ አሁን ኩንታል እንዳይመስላችሁ ሸክም የተሸከመ ማለት ለሰው ዋስ ሆነ ለሰው ዋስ ሆነ ዋስ የሆነበት በሰው የጠፋበት ወይም መክፈል አልቻለም ማንንም ነው የሚመለከተው ያ ክፍያ ያንን ዋስ ነኝ ያለውን ሰው ይመለከታል ምክንያቱም ያ ከሳሽ እኔ ዋስ ነኝ ስላለው ነው ያኛው ሰው ያለዘውና ያልተቀበለው በዋስነቱ ተጠያቂው ማን ነው ዋስ የሆነ ሰውዬ ስለዚህ ዋስ ሰውዬ ሸክም ተሸከመ ተሸከመ ዋስ መሆን በጣም ከባድ ነው ቀላል ነጋጋሽ እንዳታውት ትልቅ ሸክም ነው ስለዚህ ዋስ ሆኖ ነበር ዋስ የሆነበት ሰውዬ ጠፍቷል ወይ መክፈል አልቻለም አሁን ይሄ ዋስ የነበረው ሰውዬ እንዲከፍል ተገደደ በሰውዳ ጣልቃ ገብቶ እዳውን አየ ማለት ነው ሸክም መጣበት የማይቻል ነገር فحلت له المساله መለመን ይችላል የራሱ ገንዘብ ቢኖረው ነው እዚህ ጋር በደንብ ተመልከቱ የራሱ ገንዘብ ሊኖረው ይችላል ላይደህ ይችላል ግን የሰው ለሰው ዋስ ሆኖ ለኸይር ነገር ነው ዋስ ሆኖ ያ ሰው መክፈል አቅቶታል ወይም ደግሞ አሸክሞ ጠፍቷል ያችን ዋስ የሆነባትን ገንዘብ እስከሚያገኝ የመለመን ስልጣን መብት አለው ነው ከዚያ በኋላ ثم يمسك 1 ሚሊዮን ከሆነ 1 ሚሊዮን ካገኘ በኋላ 10 ሳንቲም መጨመር የለበትም ልመና በደንብ ይዩት hatta yusibaha ነው የሚለው ያችን ዋስ የሆነባትን ثم يمسك ከዛ በኋላ ያቁም ወረጁሉን ሁለተኛ ሰው ነው ደግሞ አሳበቱ ጃኢሃቱን ጃኢሃ ያጋጠመው ሰው ጃኢሃ ማለት የሆነ እሳት አደጋ ሊሆን ይችላል አዝመራን የሚያበላ አንበጣ እንደ ዘንድሮ አንበጣ ሊሆን ይችላል ለማንኛውም ያለን ንብረት ነቃቅሎ ሙሉ በሙሉ የሚያጠፋ ለማኝ የሚያርግ ችግር ይመጣ እንደነ ጊዜ እንግዲህ በዲያ መያዝ ምን ይችላል ንብረት ጋይቶ የሰውዳ ሊኖርበት በቃ ለማንኛውም ያለው ንብረት የሚያወድም ነገር ሙሲባ በላ መጣበት ማለት ነው እጅተሃት ማለሁ ነው እያልን ያለው የተወሰነ ገንዘቡን ሳይሆን ሙሉ ገንዘቡን ወሰደበት የሚበላው የሚጠጣው እስከሚያጣ ድረስ መጠለያ እስከሚያጣ ድረስ فحلت له المساله መለመን ይፈቀድለታል hatta yusiba እስከሚያገኝ ቂዋመን መቋቋሚያ ሚን አይሽን ለኑሮ ከኑሮ መቋቋሚያ ይባላል ጎጆ መውጫ ምናምን የምንለው በገጠሩ በከተማውም ያው ካፒታል የሚባል ነገር አለ እሱን እስከሚያገኝ ድረስ መለመን ይፈቀድለታል ላይኛው ላይ ቂዋመን የሚል የለኝም በነገራችን እሱስ ለቀራቢ ነው እንጂ ሀታዩ ሲባሃ ብቻ ነው እዛ ጋር መቋቋሚያ ሳይሆን ያችኑ ዋስ የሆነባት እስከሚያገኝ ድረስ ነው ነው እዚህ ጋር ግን መቋቋሚያ ለራሱ ስለሆነ ሶስተኛ ወረጁሉን ሰውዬ ነው አሳበቱ ፋቀቱን ፋቃ ተመው ፋቃ ምን ማለት ነው ፋቃ ፋቃ ማለት ድህነት ማለት ነው እፍቲቃር ማለት ነው እፍቲያቅ ይባላል እፍቲቃር ይባላል እፍተቀረ ረጅሉ ስለዚህ ድህነት መጣበት ማለት ነው ከብሮ ሚዲያ ይሳገጥ ወሻያቅም እሱም ሰውዬ فحلت له المساله መለመን ይፈቀድለታል ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል እንግዲህ ልመናን ኑሮ አድርገው የያዙ ሰዎች የሥራ ድርሻ አድርገው የያዙ ሰዎች حرام እየበሉ ነው ያሉት ማለት ነው ከነዚህ ነጥቦች ውጭ ከዚህ የሚወጣ ነገር የለም አንድም ድህነት ድህነቱ በጣም ያደቀቀ አንድም የነበረውን አዝመራ እንዳላጠፋበት ዘንድሮ አሁን በመተከል ዙሪያ በወለጋ ዙሪያ ተፈናቀሉ የሚባለው ያለ ንብረታቸውን ጥለው የለበሷት ልብስ ብቻ ይዘው ወጡ ሰዎች አሉ እነሱ ቢለምኑ ችግር የለም ይቻላል እ ዋስ የሆነም ሰው ግልጽ ነው ከዚህ ውጭ መለመን ክልክል እንደሆነ ነው እንደውም ሌላ ቦታ ዝካል መጣ ሐዲሱ من يسال الناس اموالهم ሰዎችን ገንዘብ ስጡኝ እያለ የሚለምን ሰው ምን ሆኖ ተከሱረን ኪሱን ለማዳበር ሀብታም ለመሆን ቸግሮ ሳይሆን فانما يسالو ጀምረን አሉ ነብዩ አለይሂ ሰላም ይሄ ሰው ብር አይደለም እ ዶላር አይደለም የለመን ያለው ጀምር ነው ፍም የሳት ፍም ታቃላችሁ ፍም ስለሆነ እንግዲህ በጥቂቱ ይበቃኛል ካለ የሚያቆም እጨምርበታለሁ ካለም ይጨምራሉ ፈለሰክን አው ነው ያሉት ልመና በጣም ከባድ ለሰው ፊት መቆም ከባድ ነው በደንብ የተረዳው ሰው እኒህ ችግሮች ከተከሰቱበት ግን ያለ ውድ በግድ ለሰው ፊት ቆሞ ሊለምን ይችላል እንግዲህ ቃል በቃል የሚከብዳችሁ አይመስልኝም ተርጉሜዋለሁኝ መስአላ ማለት ገንዘብ መለመን ነው ሐማላ ማለት እዳ መሸከም ማለት ነው እንጂ ኩንተራ አይደለም ብያቸዋለሁ ثم يمسك ما ثم يمتنع ከዛ ይከልከል ማለት ነው ጃኢሃ ማለት ስር ነቀል የሆነች ድርቅ ሊሆን ይችላል እሳት አደጋ ሊሆን ይችላል ማንኛውም ጃኢሃ ይባላል ቂዋመን መቋቋሚያ ማለት ነው ማ ይቂሙ ኢንሳኑ ኢንሳን የሚወቁት ሰውን ሊያቆም የሚችል ቀለብ ነገር ማለት ነው ምን አይሽ ማለት አሸ يعيش عيشا ይባላል የመኖር ባለቤት ሆነ ለማለት طيب فاقا ማለት افتاق الرجل افتياقا افتقر فاق الرجل لان ذلك من الرفعه والعلو فاق الرجل አይባልም فاق ከሆነ ከፍ አለ ለማለት ነው እፍታቀ ነው የሚባለው እፍታቀ ከሆነ ግን እፍተቀረ ማለት ተቸገረ ማለት ነው ፋቀ ከሆነማ ፋቀ አቅራ ነው ጓደኞቹን በለጠ ለማለት ነው የሚሆነው ፋቃ የሚለው ግን እፍታቀ የፍታቁ ፍቲያቀን ከሚለው ቃል ተወሰደ ነው እና ፋቀ ረጅሉ አይባልም አልፋቀቱ ሲል ፋቀ እንደ ግሱ ፋቀ እንዳይመስላችሁ እያለ ነው ፋቀ ለመብለጥ ነው እንጂ ለማነስ አይመጣምና ነው የሚለው ሒጃ ማለት ምን ማለት ምን አህል ሒጃ ማለት አለፈዋል መሰለኝ ቃል ተረጉም ሚን ذوي ሒጃ ከወገኖቹ hatta يقول ثلاثه አይዋ ሶስት ሰዎች እስከሚሉ ድረስ ማለት ነው ሚን ذوي ሒጃ ያምሮ ባለቤት የሆኑ ያምሮ ባለቤት ማለት አምሯቸው የማገናዘብ ችሎታ ያላቸው ማለት ነው ሚን ቀውሚሂ ከወገኖቹ ለቀድ አሷበት በእርግጥ አግኝታለች ደርሳበታለች ፉላንን አቶ ከሌን ሳቀቱን ችግር አጋጥሞታል ንብረቱ እንዳለ ወድሞበታልና እባካችሁ አግዙት ብሎ የሚመሰክርለት ሰው እስከሚገኝ መለመን አይችልም ነው ከተገኘስ فحلت له المساله መለመን ይፈቀድለታል እና ሒጃማት አእምሮማ አእምሮ በሳለ ለማለት ነው ከሐዲሱ የምንረዳቸው ነገሮች እንግዲህ ግልጽ ናቸው ልመና ዝም ብሎ እንደማይቻል ለችግር ሲሆን ደግሞ መለመን እንደሚፈቀድ ሰውን ለማሳረቅ ብሎ ወዳውስ መግባት እንደሚቻል ሁለት ቀቢላዎች ኦሮሞና አማራ ትግሬና ኦሮሞ ወዘተ ለሰጣላ ሲባል ሁለቱም ወገን ለማሳረቅ ወይ ቀቢላና ቀቢላ ሊጣላ ይችላል ያን እንግዲህ በመሐከል ገብቶ አንድ ሰው ማስታረቅ ያው ይችላል ነው ያው ባለው ባለው ችግር ለመስላችሁ እንዲገባችሁ ሌላው መያዝና መለመን የሚችለው በሚችለው ልክ ነው አፋ የሚለው ችግር የሚለው ነገር ሰማውያ ሊሆን ይችላል ከሰማይ የመጣ እንደ በረዶ እንደ ኃይለኛ ዝናብ ብርድ ሙቀት ሊሆን ይችላል ምድራዊ ችግር የምንለው ደግሞ መሬት ምንድን ይባላል የመሬት መናወጥ የሚባል ነገር ያለ ያለውን ሁሉ ያጠፋል ያለ እሳት አደጋም ከመሬት የሚነሳ ሊሆን ይችላል እንዴ ያለው ነገር ከተከሰቱ ገንዘቡ ላይ መለመን ይችላል ሌላው በሀብት የሚታወቅ ሰው ገንዘብ እንዳለው እንደማይቸግረው የሚታወቅ ሰው መለመን የለበትም ችግር ላይ ከወደቀ ግን ቢያንስ ወገኖቹ ይሰማሉ ከነዛ መካከል የማገናዘብ ችሮታ ያላቸው ሰዎች ከለንዲያ ችግር ያገርሙታል ካሉ በቂ ምስክሮች ናቸው ማን ያወራ ማን ያርዱ ሌላው አልአስሉ በቃው ማካን አላማካን ማንኛውም ነገር በነበረበት ላይ የመቀጠል እድል ነው ያለው የነበረበትን ባህር የሚቀይር እስካልመጣ ድረስ ሀብታም በሀብታምነቱ ዲሃ በዲህነቱ ነው የሚቀጥለው ዲሃኑ ተብሎ ዘካ ይሰጣዋል ሀብታኑ ተብሎ ዘካ ይሰጣው ያንን ባህሩን የሚቀይር ነገር እስካልመጣ ድረስ ሀብታምነቱ ወደ ድህነት የሚቀይር ነገር ከመጣ ጤናማነቱም ወደ ሌላ የሚቀይር ነገር ከመጣ ይሰጣዋል ነው ሶስት ማለት ነው የሚገርመው ሶስት ምስክር ስለሚመሰክር ነው የሚለው አንድ ሰው እንኳን መስክሩ ይቻላል እያለን አይደለም ያለው طيب እነሱ ሶስቱ እንግዲህ ዘካ የሚፈቀድላቸው እነዚህ ናቸው ከዚህ ውጭ ያለው አደብ ያዝ እያለን ነው ቀጥሉ الباب السابع باب الصلح وعن عمرو بن عوف المزني رضي الله تعالى عنه أن رسول الله صلى الله عليه وسلم قال الصلح جائز بين المسلمين إلا صلحا حرم حلالا أو أحل حراما والمسلمون على شروطهم إلا شرطا حرم حلالا أو أحل حراما رواه الترمذي وصححه وأنه وأنكروا عليه لأن راويه كثير كثير ابن عبد الله ابن عوف ضعيف وكأنه وكأنه اعتبر بكثرته طرقه وقد صححه ابن حبان من حديثه ابن هر... أبي هريرة رضي الله تعالى عنه طيب وعن عمرو بن عوف المزني رضي الله عنه أن رسول الله صلى الله عليه وسلم قال الصلح جائز بين المسلمين إلا صلحا حرم حلالا أو أحل حراما والمسلمون على شروطهم إلا شرط حرم حلالا أو أحل حراما رواه الترمذي وصححه وأنكروا عليه لأن راويه كثير بن عبد الله بن عمرو بن عوف ضعيف وكأنه اعتبره في كثرة طرقه وقد صححه ابن حبان من حديث أبي هريرة رضي الله عنه አምር ኢብኑ አውፍ አልሙዛኒ ስራውን አላህ ወደድለትና ረሱል ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ ምን አሉ አስልሁ ጃኢዙን መታረቅ መደራደር ይፈቀዳል በሙስሊሞች መካከል በይነ ሙስሊሚን በእርስ ባለው ጠብ ላይ መታረቅ ይችላሉ እንደምን ወጅባል ነው እንጂ ኢላ ሱልሃን ሐረመ ሐላላ ማይፈቀድ ያለ ኢላ ሱልሃን እርቅ ሲቀር ሐረመ እርም ያደረገ ሐላልን ሐላሉን ነገር ወይም በተቃራኒው አው የፈቀደ ሐራምን ሐራም የነበረውን ሐራም የነበረውን ሐላል የሚያደርግ እንደገና ሐላሉን ነገር ሐራም የሚያደርግ ከሆነ አይቻልም ሐራሙን ሐላል ሐላሉን ሐራም ካደረገ አይቻልም ከዛ ውጭ እርቅ ይቻላል ነው በርቅ ላይ ደግሞ አንተ ይሄን ልከፍል ይሄን ልታመጣ ይሄን ልታደርግ የሚባል ነገር ይኖራል ሸሪዓ የሚደግፈው ያንተ ባብሎ ከታረቁ በኋላ ቃላቸውን ማክበር ግዴታቸው ነው ወልሙስሊሙን ሙስሊሞች አላ ሹሩጥህም ባስቀመጡት ቅድመ ሁኔታና መስፈርት ላይ ቀጣይ ናቸው መቀጠል አለባቸው ግዴታቸው ነው ኢላ ሸርጡን ሐረመ ሐላላ ሐላሉን ሐራም ያደረገ ወይም ሐራሙን ሐላል ያደረገ ካልሆነ በስተቀር ያቅድመ ሁኔታ አይሻ ጋር መጣ በሪራ ሁር በይኝ አግጅ ስትላት እኔ ጨጠቀለ ከፍዬ ሁር ልሻለሁ ግን የሞረስ አንቺን የሞረስ እድል ለኔ ሊሰጠኝ ስትላት ሰዎቿ ደግሞ አይ ሁር ማለት ይችላል ይገስታ ግን የሞረሱ ድል የኛ ነው እንጂ ለሱ አንሰጥም ይሄን ተስማማ መጀመሪያ ብለው ሸጥ አስቀመጡ ከበዳት ለነብዩ አማከረች ነብዩ ሰለላሁ ዐለይሂ ወሰለም እሺ ባያቸው አሉና ወጡ ምንድነው ማባሉ ቀውሚን ሰዎች ምን ማፈልገው ነው በቁርአን በሐዲስ ውስጥ የሌለን ቅድመ ሁኔታ እየደረደሩ የማይፈቀድ ነገር ቅድመ ሁኔታ የሚያስቀምጥ ለምንድን ነው መቶ ቅድመ ሁኔታ ቢደረደር ሸሪዓ የማይፈቅደው ቁርአን የማያቀው ተቀባይት የለውም ብለው አወጁ ለአይሻ ያው ህጉ ጸደቀላት ቀጠለችበት ማለት ነው ልክ አሁንም እርቅ ተብሎ እንግዲህ እርቁ በማነባ መካከል በሱፊያውና በሱንያው ሊሆን ይችላል በወንዱና በወንዱ ሊሆን ይችላል በሰነ በወንዱ ሊሆን ይችላል ምን ይሁን ምን እርቁ ሐላሉን ሐራም ሐራሙን ሐላል የሚያደርግ ከሆነ ማንም ይሁን ተደራዳሪው ተቀባይነት የለውም ለቀብር ልታርዱ እንደኛው አብራችሁ ቀብር ልታመልኩ በህላ ተስማሙ ተብሎ እሺ ቢሉ አይሆንም አበድ ሐላሉን ሐራም ሐራሙን ሐላል ያደረገላ ነገር ግን በትክክል ያጋጫቸው ነጥብ አንስተው ከከለ ጥፋተኛ ነው ተብሎ በጥፋትህ ይሄንን ታደርጋለህ ተብሎ ለከሳለህ ተብሎ ከታረቁ እርቁ ተቀባይታለው ቃል የገባውም ነገር ከሸሪዓ ህግ እስካልወጣ ድረስ ያው ይጸድቃል ነው መጨረሻ ላይ ረዋሁ ትርሚዚዩ ትርሚዚ ዘግበውታል ወሰሐሐሁ ሶሂህ አድርገውታል ሐዲሱን ግን ወአንከሩ አለይሂ በትርሚዚ ላይ አውግዘውበታል ይሄን ሶሂህ ማለቱን ሐዲሱ ትክክል ነው ማለቱን አውግዘውበታል ለምን ምን ስለሆነ እነሱ ተቃወሙት አንከራ አለይሂ ከተባለ ተቃውሞታል ማለት ነው ማንከባለ ተቃውሞ ታብቱን ይቻላል لان راويه ዘጋቢ ወዚህ ዘጋቢ ከስር ابن عبد الله ابن عمرو አውፍ عوف ስለሆነ እሱ ደግሞ ضعيفን ደካማ ነው ዘገባ ላይ ውሸታም ሰው ምንም ጥሩ ወሬ ይዞ ቢመጣም ተቀባይነት የለውም ለምን መዋሸት ነው የሚታወቀውና አሁን ሐዲስ ضعيف ነው ስንል በሐዲሱ አዘጋገብ ደንብ ضعيف ነው ማለት እንጂ ሐቂቃው ግን ضعيف ተብሎ ጥሩ ሀዲስ ሊኖር ይችላል ውሸት ውሸታም ስላወራው ብቻ ሀዲሱ ውድቅ እናደርገዋለን ሌላ ድጋፊ እስካልተገኘ ድረስ وكانه ترمذي ይመስላል አለ اعتبره يغمغمو يمسل حادثن بكثره طرقه በዛም በዛም ስለመጣ ብቻ طرقه ስለበዛ ወደ ሰው ደረጃ ያደርሰዋል ሰው ሊغيره ያደርሰዋል ብሎ ሊሆን ይችላል አለ وقد ابن حبان ابن حبان ابن حبانም እንደሱ ሰው ይብለውታል ባይሆን من حديث عمرو ሳይሆን من حديث ابي هريره የተዘገበውን ማለት ነው በአቡ ሁረራ በኩል የተዘገበው ሐዲስ ሰው ይብለውታል ابن حبان እሳቸው ተቃውሞ የለም ያኛው ግን من حديث عمرو بن عوف የመጣው ድክመት አለበት ለምን ዘጋቢው ከሲር ابن عبد الله ስለሆነ ነው ነው እሱ ደግሞ ደካማ ነው ይሆናል ዙሮ ዙሮ የሐዲሱ መልእክት ትክክል ነው የሐዲሱ መልእክት ሐዲሱ صحيح لغيره ነው በጥቅሉ ተቀባይነት አለው በሌላ መልኩ ስለመጣ አንድ ሰነድ ላይ ደካማ ነው ችግር አለበት ضعيف ነው ማለት በሌላ ሰነድ ከመጣ صحيح ከመሆን የሚከለክል ነገር አይደለም እዚህ ላይ እንግዲህ ብዙ ህጎችን ማየት እንችላለን ይሄ ሐዲስ የርቅን ህግና ደንብ በደንብ ያስቀመጠ ነው የሚቻለውን እርቅና የማይቻለውን እርቅ በደንብ አስቀምጧል ቁርአኑ ወሰልሁ ኸይር ነው የሚለው ከመጣላት ይልቅ መታረቅ ብዙ ኸይር ነገር አለው ጦርነት አይታችኋል ስንት ንብረት እንዳወደመ ስንት ህይወት እንዳጠፋ ስንት የኢኮኖሚ ብክነት ኪሳራ እንዳስከተለ ከሀገራችን አልፎ ቀውሱ ወደ ውጭ ሁሉ ወጥቶ አሜሪካ ሁሉ እኛን ዜጎች እያጋጨ ይገኛል ነው ጦርነት መጣላት خير የለውም ወሰልሁ خير على الله ተጨቃጫቂዎች ወደ መስማማት መምጣታቸው ጥቅም ነው ጥቅም አለው ይላሉ ባይሆን ወደ ቢመጡ የማይፈቀደው ሐራሙን ሐላል ሐላሉን ሐራም ካደረግን አይቻልም ከጥቅሙ ጉዳት ስለሚያመዝን ማለት ነው እንግዲህ በደም ነፍስ በማጥፋት ላይ ሊሆን ይችላል በጋብቻ ላይ ሊሆን ይችላል በንብረት ላይ ሊሆን ይችላል ከዚህም ውጭ ባሉ የሚያጋጩ ነገሮች መተራረቅ ይቻላል ሱልህ ሰቢሉ ሐስሚሃ የጠብ ሁሉ ማድረቂያው መታረቅ ነው እሺ እንዲህ ያለ ንብረት አለብህ የለብኝም ይጨቃጨቃሉ ተስማምተው ግን ቢደራደሩ የተሻለ ይሆናል ሌላው ፈላጅንها عليهم ان يسيء بينهما صلحا والصلح خير من لو فمن عفي له من اخيه شيء فاتباع بالمعروف واداء اليه باحسان አፉ ብዬልሃለሁ ካለው ወንድሙ ይቅርታ ካደረገለት ጥሩ ነው ግን አፉ ብሎኛ ብሎ ደግሞ መበደል የለበትም ማስተካከል ያለበትም ማሳመር ያለበት ነገር ማሳመር አለበት ይላል فاصلحوا بينهما بالعدل ይላል ሁለት ቡድኖች ከተጣሉ አስታርቋቸው በአግባብ በፍትህ አላህ ፍትህ የሚሰሩን ሰዎች ይወዳልና ይላል على يحل ባጭሩ የሐዲሱ መልእክት ብዙ ቢሆንም ሐራምን ሐላል ሐላልን ሐራም ካላደረገ በስተቀር እርቅ በጣም ተፈላጊ ነው መታረቅ ይኖርብናል ነው እሺ ተቀጥላለን አንድ ሐዲስ ቀሩ እሺ ሁለት ሐዲስ ያለው እንቅራው እንቅራው أبي هريرة رضي الله عنه أن النبي صلى الله عليه وسلم قال لا لا يمنع جار جاره أن يغرز خشبة في جداره ثم يقول أبو هريرة رضي الله عنه ما لي أراكم عنها معرضين والله لأرمين بها بين أكتافكم متفق عليه وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال لا يمنع جار جاره أن يغرز خشبة في جداره ثم يقول أبو هريرة ما لي أراكم عنها معرضين والله لأرمين بها بين أكتافكم متفق عليه ምንድነው አቡ ሁረይራ ከነብዩ አለይሂ ሰላቱ ወሰለም ተሰው የሚናገሩት ምን አሉ አሉን ላ يمنع جارun ጎረቤት አይከልክል ጃሩን ጎረቤት ማለት ነው ጃረሁ የተውላጠ ስም ነው ጎረቤቱን ጎረቤት ጎረቤቱን አይከልክለው ምን ከማድረግ አን يغرز خشبة እንጨት ከመትከል ወይ ምስማር ከመምታት في جداري ከሱቅ ግድግዳ ጋር አያይዞ ሲመታ አትመታ ምስማር እኔ ግድግዳ ላይ ብሎ መከልከል የለበትም ወደ ገጠሩ ቤተሰብ ታሳቁ ከሆነ አንዱ ቤተሰብ ይጨርሳል መጀመሪያ ሁለተኛው ሰውዬ ቤት ቋሙ ዝም ብሎ አይቆምለት ተካከል ምስማር መመታት አለበት ከቋሚ እንጨት ጋር ወይም ደግሞ የብቻ እንጨት መወጠሪያ አመጡ ወጥሮ ነው የሚያቆሙት በሳጎትና ሀቅንተ ግድግዳ ጋር ይሁረራ አንዳንዶች የጎረጠዋቸው ነበር የጎረጣ ታውቃላችሁ ምን ማለት ፈልጎ ነው ያልተቀበለው ነገር ሲመጣብህ አስተያየታችን ለየት ለወጥ ይላል እና እንደዛ አሳይታቸው ቀየር ብሎ ሲያያቸው ثم يقول ابو هريره ይሄን ሐዲስ ካወሩ በኋላ አቡ ሁረይራ ይሉ ነበረ ማሊ አራኩም ምንድነው የማያችሁ አለ አንሃ እቺን ሐዲስ ከመናገሬ ወይም ከዚህ ከሐዲስ ሙዕሪዲን ቸለል ብላችሁ ጀርባ ሰጣችሁ ማያችሁ ማትቀበሉበት ለምንድን ነው ላባሽ እንደተነብዙ ጋር ለ ነው ለአርሚየን ነው ላ ከሆነ አፍራሽ ነው የሚሆነው አይቻልም ለአርሚየን ቢሃ ወራውራታለሁ እናገራታለሁ በይነ አክታፊኩም በትከሻዎቻችሁ መካከል በትከሻዎቻችሁ መካከል ወራውራታለሁ ምንዋን ሐዲሷን እነዛታለሁ ከመናገር አታቅውኝም ምን ታመጣላችሁ ነገር ነው አንዱ ትርጉሙ ይሄ ነው ሁለተኛው ትርጉሙ ደግሞ ለአርሚየን ነቢሃ በይነ አክታፊኩም ማለት አይደለም ግድግዳችሁ ላይ ጎረቤት ሲመታ መከከል ቀርቶ ተከሻችሁ ላይ ቢባል ያው ሚስማሩ ቀረቀራለሁ ተከሻችሁ ላይ ቢሆን ያ ምን ታመጣላችሁ ነገር ነው ተቀበሉ اذا قال الرسول صلى الله عليه وسلم شيئا አንድ ነገር ነብያችን ከተናገሩ خلاص فعلى العين والراس መቀበል ብቻ ያለን እድል ላለመቀበል ማመንታት የለባችሁም ነው ልጅ አልቋል ይغرز خشبته في جداره ሚለው ተካወራ በኋላ ይሄን ተቆራረ እገረን አላ የጉርብትና ሀቅ ሱልህ ላይ ነው ያመጡት እርቅ ላይ ነው ያመጡት ጎረቤትና ጎረቤት ሊጣላ ይችላል የሚያስታርቃቸው እርቅ ነው የሚጠቅማቸው አረጋኝና ተስማምታችኋል ተቆራረጠ አሁንስ طيب ጃረሁ አን يغرز خشبه في جدار ያልሰማ ካለ ጎረቤት ጎረቤትን አይከልክለው አን يغرز ከመትከል ሚስማር ከመምታት خشبه እንጨቷን في جدار ጎረቤቱ ግድግዳ ላይ አያይዞ ሲመታ መከልከል የለበትም ባይሆን ሌላ አንድ ሐዲስ አለ ደግሞ አንድ ሰው ያንድ ሰው የሚጎዳ ከሆነ እንግዲህ ገና እሱ ቤት ይሰራ ብዬ እኔ ቤት እያፈረሰው ዝም ብዬ ማየት የለብኝም ማለት የፈለገው ችግር እስካልፈጠረ ድረስ እንደው አንዳንድ ሰው አጥር ላይ እንዳትመታ ይልሃል እንደታስጠጋ ይልሃል አርቀ ስራ ይልሃል እንደዚህ ያለው ለመካከል ነው እንጂ ሐቂቃ ያንተ ቤት የሚያፈርሰው ከሆነ እሱም መምታት የለበትም አንተ ቆባት ከለከለው እሱ ያንተ ቤት አፈርሰው መስራት የለበትም ግን አንተን ካልጎዳህ እንዲያትከለከለው ነው እና ይሄን ሐዲስ ካወሩ በኋላ አቡ ሁረይራ ምንድነው እቺን ሐዲስ እንደው ስናገር ቸለል ለምትሉ ቢለ ምንድነው ወላሂ በመሐከላችሁ ሁልጊዜ እናገራታለሁ አትከለክሉኝም ወይም እንኳን ግድግዳችሁ ላይ ትከሻችሁ ላይ ቢባል እናገራለሁኝ መተግበር አለባችሁ ለማለት ነው ጎረቤት ለጎረቤት ያለው ሀቅ ብዙ ነው ማዛለ ጅብሪል ዩስኒ ቢልጃሪ hatta ظننت انه سيورثه ውርሻ ይሰጠዋል ጎረቤት ብሎ ቁርአን ወህ ይመጣ ብዬ እስከምፈራ ድረስ የጎረቤትን ነገር አደራ ብሎኛል ጅብሪል ብለዋል ጎረቤታችሁ የሚሰቃይባችሁ ሰዎች አደራ አላህን ፈራ ይገባል ለጎረቤት ምቹ ከሆናችሁ ደግሞ ትልቁ ሸሂድ ነው ምስክር ነው አንድ ሐዲስ ቅሩና እንግናቆም وعن أبي حميد السعدي الساعدي رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يحل لامرئ أن يأخذ عصا أخيه بغير طيب طيب نفس منه رواه ابن حبان والحاكم في صحيحيهما وعن أبي حميد الساعدي رضي الله عنه قال قال رسول الله صلى الله عليه وسلم لا يحل لامرئ ان ياخذ عصا اخيه بغير طيب نفس منه رواه ابن حبان والحاكم في صحيحهما አቡ ሁመይድ ቢን ሰዓድ የተባለው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ላ ይحل አይፈቀድም ሊምሪኢን ለሰው ማለት ነው ኢምራአት ከሆነ ሴት ማለት ነው እምሪ ከሆነ ግን ወንድም ሴትም ያካትታል ሰው ማለት ነው አን ياخذ መያዝ አይፈቀድለትም መውሰድ አይፈቀድለትም አሷ አኺህ የወንድሙን ዱላ የወንድሙን ዘንግ የወንድሙን ጦር بغير طيب نفس منه ወንድምየው ያ የተወሰደበት ሳይደሰትና ፈቃደኛ ሳይሆን ብድጋጉ አይወሰድም አሷ ተቀላሻ ጎረቤ ወይም ደግሞ ዘንግ ዱላ ምንለው እሱ ያልተፈቀደ ያለ ፍቃድ ዱላ ማንሳት ካልተፈቀደ እንግዲህ ከዛ ከፍ ያለ ንብረትማ ጭራሽ አይቻለም ይሄ ሐዲስ የመጣበት ምክንያቱ አንደኛ ላለመጣላት መጥፎስ ጠውስ እንዳትገቡ የሰው ገንዘብ አትንኩ ነው እርቅ ነው ጥሩ ለማለት ነው ሁለተኛ ቀድሞ ሐዲስ የጎረቤት ንብረት የሚያጠፋ ከሆነ መምታት የለበትም ለሚለውም ይሄ ነው ንብረት እየወደመ መቼም ደስ ደስ ይለኛል ይለዋል ተባል አልገመትም ስለዚህ የሰውን ገንዘብ ዱላ ኳታንሱ ማለት ከዛ የበለጠ ንብረትማ ማጥፋትና መውሰድ የለባችሁም እያልን ያለው በጥቅሉ የሰውን ሐቅ በግልጽ ያስቀምጣል የጎረቤትም ሐቅ ከባድ እንደሆነ ይገልጻል ጠብ ምን ጊዜም ለማንም እንደማይበጅ ያስተምረናል እርቅ ደግሞ ለሁሉም እንደሚበጅና እርቅ ወደ እርቅ የሚያመጣ ነገር መስራት ኸይር ነገር እንደሆነ በግልጽ ያስቀምጣል የዛሬው ደርሳችን እስካሁን ነበር وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته የሰው ሰዓት ላለመሻማት ጥያቄ በጉርብ እናርገው مرحبا እሺ ጨርሰናል